ክፍል 21 ይህ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን ሰንብታችኋል? እንደምን ከርማችኋል? እንዴት ነው ባላችሁበት ሀገር ሰላም ነው? ዝናቡስ ክረምቱስ እንዴት ይዟችኋል? እኔ ጋር በጣም ደህና ነኝ። በዛሬው ፕሮግራም እንደተለመደው ዜና እና ከዚህ በፊት በነበረን ፕሮግራም በታደሰ ተፈራ ቀርቦልን የነበረው ወይም ቀርቦልኝ የነበረው ጥያቄ ኢሜይል እንዴት ነው create የሚደረገው እንዲሁም እንዴት ነው ኢሜይል መላክ የሚቻለው የሚለውን ጥያቄ አስመልክቶ ግርማ ወዳጄ አሁን አድራሻውን ከየት እንደሆን አልገለጸም መልሱን ቀርጾ ልኮልናል እና እሱን ተከታተሉ የዚህ ሳምንት ዜናዎች አፕል አንድ ቢሊዮነኛውን አይፎን ሸጠ ኔክሰን የተሰኘ የ game አምራች company በደንበኛቸው መኪና ተገጨ፣ እንዲሁም ማይክሮሶፍት የ Windows Ten Anniversary Update ን ለቀቀ የሚሉ ናቸው። ዜናውን በዝርዝር ስንመለከት በዓለማችን ላይ በሞባይል ሽያጭ አንደኛ ደረጃውን ይዞ ከሳምሰንግ ጋር ሲቀያየር የቆየው company አፕል በተለይ ደግሞ በገቢው መጠን አንደኛ የነበረው በዚህ አመት አንድ ቢሊዮንኛዋን አይፎን መሸጡን ገልጿል። ይህም የደረሱበትን ደረጃ እንደሚያመላክት ነው የ company ው ፕሬዚዳንት ወይም CEO ቲም ኩክ የገለጸው። የዛሬ ሰባት አመት ኖኪያም አንድ ቢሊዮነኛውን ስልኩን የሸጠለትን ናይጄሪያዊ መሸለሙ ይታወሳል። አፕልስ እንደ ኖኪያ መጥፊያው ቀን ደርሶ የሆነው የአንድ ቢሊዮነኛውን ያከበረው ሊያሰኛችሁ ይችላል። ኔክሰን የተሰኘ MapleStory ና Atlantica Online የተሰኙ game ኦችን የሚሰራ company የ game ኦቹን በጣም በፍቅር ይጫወት የነበረ አንድ ደንበኛቸው በመኪና የ company ውን ግቢ ለመግጨት ጥሯል። ይሄ ሰውም በሰዓቱ በፖሊስ ቁጥጥር ስር በኋላ በጊዜ ሲጠየቅ አልኮል ጠጥቶ በስካር መንፈስ ላይ እንደነበር ተረጋግጧል። ነገር ግን ያለው ምንድን ነው በጌሞቹን ስጫወት ህይወቴ ስለተበላሸ በጣም ሱሰኛ ሆኜ ሌላ ነገር ምንም ማድረግ ስላልቻልኩ ስላናደዱኝ ያደረሱብኝ ቢበደል አጸፋ መመለሴ ነው ብሏል። ይሄ ኔክስን የተሰኘው game company ደቡብ ኮሪያ ነው የሚገኘው ተጫዋቹ እና በመኪና የገጫቸው ቻይናዊ ነው ከቻይና ደቡብ ኮሪያ ድረስ ሂዶ ነው በመኪና የእነሱን ህንፃ ለመግጨት ሩቅ መንገድ ሄደው ምናልባት ሱስን ለማስወገድ <laughs> የሱሱን ያመረተውን company ከመታገል ከራስ ጋር ሳይሻል አይቀርም የመጨረሻው ዜና ምናልባት ከኛ ጋም relevance ዝምድናና ጉዳይ ያለው ዊንዶውስ ቴን አኒቨርሰሪ አፕዴት በፈረንጆቹ ነሀሴ ሁለት ተለቀቀ የሚል ነው ይኸውም Window አስር ከተለቀቀ ወዲህ ማይክሮሶፍት አዲስ Windows version እንደማይለቅ እና ከእንግዲህ ጀምሮ Windows as a service ማለትም ዊንዶ እንደ አገልግሎት ሆኖ እንደሚቀጥል ተናግሯል። ስለዚህ በየጊዜው በቋሚነት update ኦች እንደሚለቀቁ እንጂ አዲስ system እንደማይለቅ ገልጿል። በዚህም መሰረት የዚህ አመት ትልቅ የሚባለውን update Windows Anniversary Update ማለት አመታዊ የአመቱን ያከበረበትን እንደማለት ነው ነሐሴ ሁለት ላይ ለቋል። ያው በርካታ ማሻሻያዎች እንዳደረጉበት ገልጸዋል። ለእኛ ግን በጣም የሚዛመደው Windows Ten ለመጫን ከዚህ በፊት ህጋዊ ከማይክሮሶፍት የተገዛ ወይም ከኮምፒውተሩ ጋር የተገዛ Windows seven እና Windows eight እና eight point one ህጋዊ system የነበራቸው ሰዎች ያለ ተጨማሪ ክፍያ ወደ Windows ten ማሳደግ ይችሉ ነበር። አሁን ግን ከሐምሌ 29 እንደ ፈረንጆች አቆጣጠር በእኛ ሐምሌ 21 መሆኑ ነው ሐምሌ 22 መሆኑ ነው ጀምሮ ይህ አገልግሎት ተቋርጠዋል። ነገር ግን ማይክሮሶፍት ለአካል ጉዳተኞች በተለይ ደግሞ ማየት ለተሳናቸው የተለየ አገልግሎት ጀምሯል። ይሄውም አይነ ስውራን ወይም ማየት የተሳናቸው ወይም screen reader ን የሚጠቀሙ ተገልጋዮች Windows አስርን ለወደፊቱም በነጻ download ዳውንሎድና አድርገው system አቸው ላይ መጫን መጠቀም እንዲቀጥሉ የሚያስችል ነው። ይኸው Microsoft accessibility website በመግባት download በማድረግ እሱ እንደው አስርን download አድርጎ system አቸው እንዲቀጥል ያደርጋል። እዛ ሄዳችሁ download ካረጋችሁ አነስ ጉሩም ባተኑ በነገራችን ላይ ይሰራል። በዚህ ሳምንት የነበሩ ዜናዎች እነዚሁ ናቸው። ሰላም ጤና ይስጥልኝ አባተ፣ እንዲሁም አድማጮችና ተሳታፊዎችም እንደምን አላችሁ? ባለፈው ሳምንት አባተ ካሰማን ጥያቄዎች አንዱ ኢሜል እንዴት create እንደሚደረግ ነው እና የምችለውን ያህል ለማሳየት ተዘጋጅቻለሁ። connection ኑ ሲሄድ ሲመጣ ነው ማሰማችሁም በኤንቪዲዮ ድምፅ ነው። ስለዚህ ለሚፈጠሩ ክስተቶች ይቅርታ እየጠየቅኩ መጀመሪያ email create ለማድረግ እንዴት ነው የሚለው በቃል ልናገርና በተግባር እንየው። መጀመሪያ ጂኤምኤአኤል ጂሜል ብዬ ጽፋለው። ከዛ ሞዚላ ፋይርፎክስ ላይ ነው የምንጽፈው። ከዛ በኋላ ታብታ በማድረግ sign in create account የሚሉ ምርጫዎች አሉ። sign in ምንድን ነው? email ኣችንን create ከተደረገ በኋላ የተለያዩ ቦታዎች ላይ ኢንተርኔት ቤቶችም ላይ ገብተን ኢንተርኔት ሄደን sign create Gmail ብለን ጽፈን sign in የሚለውን click ስናደርግ ኢሜይል ይጠይቀናል። ኢሜይል እናስገባለን። password ይጠይቀናል። password ኡን ካስገባን በኋላ ያው በኢሜይሎቻችን ለመላክም ሆነ ለመቀበል ኢሜይላችንን ተጠቅመን ስንጨርስ ሳይናውት ብለን እንወጣለን። sign in አገልግሎቱ ለመግባትና ሳይናውት ለመውጣት ነው። create account የሚለው sign in ከመግባታችን sign in የሚለውን አልፈን create account የሚላለ የ create account አዲስ create ለማድረግ ነው። create account መጀመሪያ የሚጠበቅብን ልክ መጀመሪያ create account ኡን enter እንዳልነው tab tab አድርገን ፈርስትን የሚላል የራሳችን ስም እንጽፋለን። ለስንም ንም እንጽፋለን። ቀጥሎ email address እንዲሆን የምንፈልገውን user name ከበደ ሚካኤል ከበደ ምናምን አበበ ከበደ at Gmail dot com የሚለውን ስም ማለት ነው። እሱን እንጽፋለን። ከዛ በኋላ ተብ ስናደርግ password ይጠይቀናል። ድጋሜ ተብ ስናደርግ ሪፒት ኦር ኮንፈርምን ፓስወርድ ይለናል። እናስገባለን። ከዛ በኋላ down down ስናደረግ ወርሃቶች ይመጣሉ። እነሱን enter ምለው ና ጃንዋሪ፣ ፌብራሪ የሚለው ላይ tab በማድረግ የቀኑ አስራ ሁለት January 15 የትኛው ጋር እንደተወለድን እንሞላለን። tab እናደርግና ዓመተ ምህረት ይጠይቀናል። tab ስናደርግ ጾታ ይመር ይጠይቀናል። combo box ነው የሚለው ይሄ combo box የሚለውን up ና down arrow ስናደረግ ሜል ሜል የሚላለ ክሊክ እናደርጋለን የምንፈልገው ላይ። ከዛ በኋላ ወደ ታች tab ስናደርግ ሌላ አማራጭ የሚመጣው አገር ይመጣል። ዩናይትድ ስቴትስ የሚል ምርጫ ነው መጀመሪያው ላይ top ላይ የሚመጣው። ስለዚህ down down አድርገን E ቤት መፈለግ ነው። E ስንል ኢትዮጵያ፣ ኢስቶኒያ፣ ኢጅፕት እያለ መጨረሻ ላይ ኤርትራ፣ ኢትዮጵያ ይላል። ኢትዮጵያ ላይ click እናደርግና tab እናደርጋለን። phone number ይጠይቀናል። ማነው sorry email ይጠይቀናል። ኢሜል ካለን እናስገባለን፣ ከሌለንም እናልፈው እናልፈውና next button next የሚል አለ እሱን enter እናደርጋለን። እሱን enter ካደረግን በኋላ I accept የምትል ነገር ትመጣለች። tab tab ስናደርግ እናገኛታለን። እሷ space እንዳልን phone number ይጠይቀናል። ቁጥር ሊልክልን ነው ጉግል ስድስት ቁጥሮች ናቸው የሚልካቸው እና phone number ኡን እንዳስገባን tab ስናደርግ send ሚል አለ። እሱን space ብለን ቀጥሎ እነዛ ቁጥሮች በ phone ኣችን ይመጣል። ነው ስልክ ቁጥር inbox ላይ ስድስቱን ቁጥሮች አውጥተን dialog box ያመጣልናል። ቁጥሮችን የምናስገባቸው ከዛ ቁጥሮችን አስገብተን next ስንለው መጨረሻ email ን create አድርገሃል የሚል ይመጣልናል ማለት ነው። ኢሜይል ካስገባን ቅድም ኢሜይል ካስገባን በኢሜይሉ ያው የ email create አድርገሃል የሚለው ሀሳብ ይመጣል። ኢሜይል ካላስገባን ደግሞ በስልክ ቁጥራችን ወይ ደግሞ በራሱ create በተደረገው email mail ህን create አድርገሃል እንዲህ እንዲህ እንዲያድርግ የሚለው instruction ኦች ይመጣሉ። በዚህ መንገድ እንከተላለን ማለት ነው እና ያሁን በተግባር እንየው። Google App Editor Auto Double E D A J E Web page. Your username at gmail.com. Edit. B E C E M U K E R A. Revenue at E A I L E M C O M. Com. I refer to my current email address. Visited link. Create a password edit protected. Star star star star star. Star star star star. Star star star star. Confirm your password and it's protected. Last star, star, star. ኢንተር ስለው ነው ይሄን የተናገረው። Table, mobile phone row header row and column and. Column bullet, mobile phone editor autocomplete. Selected plus bullet middle and and. Your current email address editor autocomplete blank. E R R M A double E D A E E. Bullet. Survey. The service. Coordinates higher service at E A A I L email C O M. Com Ethiopian app. Create your Google account. Dot. Next step button. Alert account. Dot Google. Dot com. Would you like Firefox to remember this login? I agree button. Space unavailable. Certain system. Column foolish. Phone number edits and auto consist. Link your email address. Return you to gmail.com has been created. Welcome to email. You can log into. Link your account at http slash slash mail.google.com slash. Here are a couple of tips to help you get started. Use. Link email import tools to move mail and contacts from your other blank. Link alt plus shift plus decompose mail. <clears throat> በቃ ከዚህ በኋላ ራፊ ለመናገር ያህል ምንድን ነው inbox ያው እንደማንኛውም ማንኛውም ሜሴጅም እንደ ቀፎ እንደ ቀፏችን message የምናይበት ነው። inbox ን enter ብለን የተለኩ message ኦችን የምናይበት ነው። compose message የሚለው ጋር ደግሞ የምንልክበት ነው። compose message የሚለውን ትንሽ ለማሳየት ያለ እንደምናደርገው ኢንቦክስ ሶስት ሊንክ አውት ኮምፖዝ ሜል ሊንክ አውት ፕላስ ሽፍት ፕላስ ሲ Email compose my table. Row and column bullet 2. Edit multi-line blank. እዚህ ጋር የምንልክለትን የኢሜል አድሬስ ነው የምናስገባው። ስለዚህ የመጀመሪያው ላይ ኢንተር ቱ ብሎ ኢሜል አድሬስ አስገባለሁ። L E W F H E E E R. New header at E A I L email C O M. ይሄ ኢሜል ነው። ቀጥዬ ካርቦን ኮፒ ነው አልፈዋለሁ። Row bullet C C edit blank. Row source B C C edit blank. ቢሲሲ ሜሴጅ ለብዙ ሰዎች እንዲቀጥለው ታብ አድርጌ ደግሞ የሚሄደው Row R subject. Edit for autocomplete እዛ blank. ልክ እንደ ደብዳቤ መጀመሪያ ውስጥ ሀይ ምናምን የምንጽፍበት ነው። H I I bang. Rotated this table with seven rows and bullet column. Rotated this column bullet browse button. Rotor at attachable file button. ሁለቱም አታች ፋይል ፋይል ላይ ያይዘን የምንልከው ኢሜል እ፣ ጋር እ፣ በድምጽ ከሆነ እስከ ሀያ አምስት ሜጋባይት እ፣ ጽሁፎች ከሆነ ደግሞ ብዙ ሊይዝልን ይችላል እና Rotated rotor at attachable file button. Email attached file. Link search link images link maps link place. Images link. Maps link. Items new list. Libraries Gumma bullet of higher source row. ለምሳሌ Gumma bullet computer source of higher. እዚህ ጋር አታች የማደርገውን ፋይል እየፈለኩ ነው። Item ባክስፔስ ባክስፔስ ብዬ ነው የወጣው። Local disk B. Item uncopied software and uncopied disk of disk. Soft secular files are software and secure. I Gumma files full black slot video about doors low black slot it. Item software and secular. I Gumma lot lesson music and my recorded ለምሳሌ ይሄን attach ላደርግ ብፈልግ application press አድርጌ select ይለኛል። ወይም ደግሞ ይህን አሁን attach አድርጎልኛል። በኢሜይል አብሬ ልልከው ነው። ድጋሜ ቢያስፈልገኝ እንደዚህ ብዙ ፋይሎችን attach ማድረግ እዚህ ጋር ዋናው የኢሜል ሀሳብ ልንጽፍ የምንፈልገው ላይ ብዙ ሀሳብን እዚህ ጋር መጻፍ እንችላለን። ለምሳሌ እና tab አድርጌ send ማድረግ ነው። send button ይለኛል። space bar ሊንክ Your message has been sent. Link out plus shift plus C compose mail. Your message has been sent አለኝ። roughly ልናየው ካስፈለገ ምንድን ነው ከላይ ከሊንኮቹ ከማውቃቸው ከሊንኮቹ drive link የሚለው ብዙ ፋይሎችን upload ብዙ ፋይሎችን ወደ ኢሜይላችን የምናስቀምጥበት ነው። ማለትም በ folder ደረጃ ከሆነ ዚፕ ማድረግ አለብን። በ single ከሆነ ማድረግ የለብንም። ዝም ብለን ማስገባት እንችላለን። ስለዚህ ብዙ ፋይሎችን drive ውስጥ የምናስቀው storage ነው። እኛው የኢሜይል setting ኣችን ማለትም ፎቶ ማስገባት ቢያስፈልገን password ኡን መቀየር ቢያስፈልገን ምንገባ ነው። help ም እንደምታውቁት ነው። sign out ደግሞ sign in ብለን ነው መጀመሪያ የ Gmail address ኡን create ስናደርግ Gmail ብለን sign in ብለን ነው የገባ ነው። ሌላም ቦታ ብንሄድ ለምሳሌ Gmail ብለን እንጽፋለን። ከዛ በኋላ sign in የሚለውን click በማድረግ email address ይጠይቃል። ኢሜሉን ጽፈን ኮንቲኒ የሚላለ ስልክ እናደርጋለን። password ይጠይቃል። በዛ continue አድርገን sign in ብለን እንገባለን። በመጨረሻ ደግሞ የማንፈልገው እዛ ኮምፒውተር ቤት ኢንተርኔት ቤት ገብተን በራሳችን ኢሜይል መጨረሻ ላይ sign out ማለት አለብን። ስለዚህ sign in እና sign out ለመውጣትና ለመግባት ነው። filter link የሚለው መቀበል ያለብንና የሌለብንን ሜሴጆች እንደ ምርጫ የምናስቀምጥበት ነው። compose message ን አይተናል። inbox ነው ቀጣዩ። inbox ያው ማንኛውም message የሚመጣው እዚህ ውስጥ ነው የሚቀመጠው። inbox ን click በማድረግ ወደ ታች ዩዩዩ ፕረስ በማድረግ message ኦች ላይ መሄድ እንችላለን እና ሴንቲሜል የላክናቸው message ኦችን የምናገኝበት ነው። የደለትናቸውን የምናገኝበት ነው። Contact link, edit label, archive work, ሪፖርት delete ወርክ ኮምቦ of your contact የተላላክናቸውን ኢሜሎች ነው የሚያደርግልን። ባጭሩ ይሄን ይመስላል። ግርማ ወዳጅ ነበር። አመሰግናለሁ። ከአድማጮች በዚህ ሳምንት አስተያየታቸውን የሰጡን ጆሲ ንጉሴ ከአዲስ አበባ ስድስት ኪሎ ግርማ ወዳጄ ያው ቅድም ፕሮግራሙን ያቀረበልን ማለት ነው እሱም ባለፈው ፕሮግራም ላይ አስተያየት ሰጥቷል። አሪፍ ነው ብሏል። አዲስ አበባ አድራሻውን አልነገረኝም። ከዚህ በቀደመው ፕሮግራም መሀመድ ከባህር ዳር ያልኩት አሁን መሀመድ ዘይኑ ከደቡብ ወሎ ገነቴ ነው ብሎኛል። ባህር ዳር ያዛ ጊዜ ዩኒቨርሲቲ የነበረበት ነው። አሁን ተመርቄ ሄጃለሁ ብሎኛል። ሶስታችሁንም በጣም አመሰግናለሁ። በዚህ ሳምንት ጥያቄ የላከ አድማጭ የለም። አስተያየትም እነዚህ ሶስቱ ብቻ ናቸው የላኩት። እናንተን አመሰግናለሁ። ጥያቄዎቻችሁንና አስተያየቶቻችሁን የምትልኩባቸውን መስመሮች አስታውሳለሁ። በዋትሳፕ 0972 33 81 52 ነው። በፌስቡክ m dot Facebook dot com slash ክዝሽ ነው። በኢሜይል ክዝሽ at Google Groups dot com ነው። በ website ገብትን ማየት እንፈልጋለን ለምትሉ ክዝሽ dot Blogspot dot com ነው። እነዚህ ሁሉ አማራጮች አሉ። ቴክኖሎጂ ነክ ናቸው። በዛ ላይ ጠብቃችኋለሁ። የሳምንት ሰው ይበላል። የዛሬ ፕሮግራም በዚህ ተጠናቋል። ቸሪ ቸረመን ባይ